الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته ትናንት ምን ነበር ያደረስነው? የጃብር እብን አብድላህን ሐዲስ ቀርተነዋል። ወዐንሁ አይ ወዐን ጃብር ከጃብር እብን አብድላህ ቃል አዕተቀ ረጁሉን አንድ ሰው ነፃ ለቀቀ ሚና ከኛ ከአንሷሮች ውስጥ አብደን አንድ ባሪያን ለሁ ለእሱ የነበረን አንድ ባሪያውን ለቀቀው፣ ነፃ አውጥቻለሁ አለው። አንድ ቡድን እኔ ከሞትኩ በኋላ ነጻ ትወጣለህ አለው። ሙደበር ይባላል እንደዚህ አይነቱ። ሙደበር ማለት እኔ ከሞት ነጻ ትወጣለህ የተባለ ይህ ቃል ኪዳን የተሰጠው ባሪያ ሙደበር ይባላል። ሙካተብ ማለት ደግሞ የተወሰነ ገንዘብ አምጣና ነጻ ትለቀቃለህ የተባለ ሰው ሙካተብ ይባላል። ከባሮቹ በአሁኑ ሰዓት ስለሌለ ምንም አይደለም። ሙካተብና ሙደበር ሙደበር ማለት አንተ ሑሩን በዕደ መውቲ አው እንደ መውቲ እኔ ስሞት አንተ ነፃ ነህ የተባለ ሙደበር ይባላል። ባሪያው ስሙ ሙካተም ማለት ደግሞ የተወሰነ ገንዘብ አምጣና ነፃ ትለቀቃለህ የተባለ እና ጃቢር ምን ይለናል? አዕተቀ ረጁሉን ሚና ከኛ ከአንሷሮች ከመዲና ሰዎች እስሙ አቡ መዝኩር ይባላል። አቡ መዝኩር አልአንሷሪ ይባላል ሰውየው ነፃ ለቃቂ። ወስሙ አብድ የባሪያው ስም ደግሞ ያዕቁብ ይባላል። وكان قبطيا አይ وكان قبطيا ነበረ مات في العام الأول من إمارة ابن الزبير መጀመሪያ እብነ ዙበይር አገዛዝ ዘመን ነው የሞተው። ባሪያው ያዕቁብ ይባላል። የባሪያው ጌታው ወይንም ደግሞ ኃላፊ ማን ይባላል? መዝኩር ይባላል። አቡ መዝኩር ይባላል። አቡ መዝኩር አልአንሳሪ እና አዕተቀ ረጁሉን ይህ አቡ መዝኩር አልአንሳሪ የሚባለው ሰውዬ ሚና ከኛ ከመዲና ሰዎች ነፃ ለቀቀ አበደለሁ ባሪያውን አንዱቡሪን እኔ ከሞትኩ በኋላ ነፃ ነህ አለው እና ወለኔ የኩን ለዚህ ሰው አልነበረውም ማሉን ገንዘብ አልነበረውም ገይሩ ከዚህ ባሪያ ውጭ ምንም ገንዘብ ንብረት አልነበረውም ፈዳዓ ቢህን ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰላቱ ወሰላም አስጠሩና ባሪያውን አምጡልኝ አሉና ፈባዐሁ ሸጡ እና ለባለዕዳዎች እንዲከፈል ተደረገ ተባባን አንድ ባሪያ ብቻ ነው ያለው አንድ ባሪያ ብቻ ነው ያለው። እሱኑ እኔ ስሞት ነጻ ትወጣለህ አለ እዚህ ባለጋዎች ካሉ እዚህ ቤተሰብ የሚራብ ከሆነ እሱ ነጻ ሲለቀቅ እነሱ ሊጎዱ ነው። ነብዩ አለይሂ ሰላቱ ወሰለም አምጡልኝ አሉ ባሪያውን ያዕቆብ የሚባለውን ባሪያ አስመጡና ምን አደረጉት? ሸጡት። እንደውም በጨረታ ነው ሸጡት። ሸጡት ሰባዐሁ ቢሰማንሚአቲ ድርሃም በስምንት መቶ ድርሃም ሸጡት። ወሽተራሁ ኑዐይም ብኑ መሐም የሚባል ሰውዬ ነው የገዛው። ወልሐዲስ ፊል ጀዋዝ በይዕ አልሙደበር እንደ ከዚህ የምንረዳው አንድ ሙደበር ወይንም እኔ ስሞት ነጻ ትወጣለህ የተባለ ባሪያ አስፈላጊ በሆነ ጊዜ ይሸጣል። ሙደበር አይሸጥም የሚል የለውም ደሊል ማለት ነው። ይሄ ደሊል አለ ይሸጣል። እንደል ሐጃ አስቸጋሪ ከሆነ ሰውየው እዳ ካለበት የግድ ተሽጦ እዳው መከፈል አለበት። እዳው መከፈል አለበት። የሌላን ሰው ባሪያውን ነፃ መልቀቃችን የእሱን ሰብአዊ መብት እንትን የእሱን ማንነት መጠበቅ ነበር አይደል? የእሱን ማንነት መጠበቅ ነው። እዚህ ግን ብዙ ሰዎች እዳ ካለ ደግሞ የነሱ መብት መጠበቅ አለበት። ስለዚህ መጀመሪያም ገንዘብ ነበር፣ ንብረት ነበር። አሁን ንብረትነቱ በምን ተደርጎ ነበር? ነፃ ተወጣለህ ተብሎ ነበር አይደል? እዚህ ባለ እዳ እዳ አለበት ሰውየው ላይ ባለቤቱ ላይ እሱ ጌታ ላይ ብር ካለበት ይሸጥና እዳው ይከፈላል እንጂ ነፃ አይወጣም ማለት ነው። ሐዲሱ ለዚህ ገድል ሆነ። ተባባል ግልጽ ነው አይደል? ወቀድ ቃለ ሻፊዕዩ አህሉል ሐዲስ ወአመቱል ፉቃሃ ቢጀዋዚ በዒህ ሙጥለቀን ሻፊዕይን የመሳሰሉ ሌሎችም ታላላቅ ሊቃውንቶች እንዲሁም ፉቃሃዎች የፊቅህ ሰዎች ሊቃውንቶች ምን አሉ? ይቻላል፣ መሸጥ ይቻላል። ሀጃ ቢኖርም ባይኖርም ሙደበርህን በቃ እኔ እኔ እኔ እኔ በምሞትበት ሰዓት እኔ ከሞትኩ በኋላ ነፃ ነህ ያልከውን ባሪያ ባስፈለገ ሰዓት ትሸጣለህ። ሀጃ ቢኖርብህም ባይኖርብህም ላሉት ዑለማዎች። እዚህ ግን እንደ ሀጃ ነው የተሸጠው። ሰውየው እዳ ስላለበት ነው የተሸጠው። ወዛሂሩ ሚነል ሐዲስ ወጀዋዝሁ ዒንደል ሐጃ ነው። ነብዩ አለይሂ ሰላቱ ወሰላም በጉዳይ ወይንም ደግሞ አንገብጋቢ ስለሆነ የሸጡት በዚህ ምክንያት ነው አይደል ተሸጠው ማለት ስለዚህ በአስፈላጊ ጊዜ እንጂ ዝም ብሎ ሙደበርን መሸጥ አይፈቀድም ይላሉ ሌሎቹ መሐዲሶች ይህንን ሐዲስ ደሊል ያደረጉ ሰዎች ለማንኛውም ተግባርተናል ሙደበር ማለት ምን ማለት ነው ባለቤቱ እኔ ስሞት ነፃ ነህ ያለው ማለት ነው እሺ መቼ ይሸጣል አስፈላጊ ከሆነ ችግር ካለ ይሸጣል። ችግር ከሌለ ደግሞ አይሸጥም ማለት ነው። ቢደሊል ሀደል ኻሪ አመልጦ አመልጦ ቤት ማን ወንጀል የሚኖርበት ያመለጠው ወይስ ያመለጠው? አረ በጣም በጣም ትልቅ ሐራም እኮ ነው። በጣም ትልቅ ክልክ ነው። በጣም በጣም ሐዲሱ ሙተፈቅ አለይህ ነው። ከዚህ ሐዲስ የምንወስደው ደሊል ምንድነው? ሙደበርን እንደል ሐጃ በሚያስፈልግ ጊዜ ይሸጣል የሚለውን እንወስዳለን። ነቢዩም ዓለይሂ ሰላቱ ወሰላም ከኋላ ራሱ ስንል ወለም የቁል ለሁ ማሉን ገይሩሁ ነው የተባለው። ለሰውየው ንብረቱ ይሄ ብቻ ነበር፣ እዳ አለበት፣ ንብረቱ ይሄ ብቻ ነበር። የግድ ምን መደረግ አለበት? በጨረታ ሸጡትና በስምንት መቶ ድርሃም ነቢዩ ዓለይሂ ሰላቱ ወሰላም የሰውየው እዳ እንዲከፈል ተደረገ። ወአመይሙና ተረፊላሁ ተዓላ አንሃ ወአመይሙና ስለ ባሪያ ስለ ሙደበር ፈት ማሳለፍ ነው። وعن ميمونة رضي الله تعالى عنها كميمونة زوج النبي صلى الله عليه وسلم የነብዩ ሚስት ናት መይሙና አነ ፈዕረተን አንዲት አይጥ ስላለች ወቃዓት ሲሰምንን ሆነ ቅባት ውስጥ ገባችና ገባች ወደቀች ማለት ገባች አነ ፈዕረተን አይጥ ወቃዓት ሲሰምንን ቅባት ውስጥ ገባች ፈማተት እዛው ቅባት ውስጥ ሞተች ፈሱኢለ ነቢ ሰለላሁ ዐለይሂ ወሰለም አንሃ ነቢዩ ዐለይሂ ሰላቱ ወሰላም ስለዚህ ስለሞተች አይጥ ተጠየቁ እንዴት ነው ትነጅሰዋለች ቅባቱን ተባሉ ፈቃል እንዲህ አሉ ነብዩ አለይሂ ሰላቱ ወሰላም አልቁሃ አውጡና ጣሏት ወማ ሐውለሃ እሱ ያረፈችበትንም ዙሪያውን አንሱና ጣሉ ወኩሉ ከዛ የቀረውን ተመገቡ አሉ ነብዩ አለይሂ ሰላቱ ወሰላም አይጧ ቅባቱ ውስጥ አረፈች ቅባቱ ደረቅ ነበር እሷ ባለችበት አካባቢ ያለውን ከላይ አድርጋችሁ አንሱትና የቀረውን ተመገቡ አይነጀስም አሉ ለምን ደረቅ ከሆነ ምን አይሆንም ነጃሳው ውስጥ ድረስ አይሄድምና ቀላጭ ነገር ከሆነ ግን ሊዳረስ ይችላል። ምን ዘገነነ? ገባችኋል? ፈቃል አልቁሃ ጣሏት፣ እሷን አንሱና የሞተችውን አይጥ አንሱና ጣሉ። ወማሐውላ እሷ የነካችውንም ዙሪያውን ማለት ነው። ወማሐውላህ ማለት በእሷ ዙሪያ ያለውን እሷ ያረፈችበትን አካባቢ እሱን አንሱና ጣሉ። ከዛ የቀረውን ተመገቡት አሉ። ኩሉ ብሉ፣ ተመገቡ፣ ተጠቀሙ። ይሄ ብሉ ትእዛዝ አይደለም፣ ተፈቅዶላችኋል። ካስጠላ ከገለለንም በጣም ችግር የለም። ለሌላም ነገር ጥቅም ላይ መዋል ይቻላል። ኩሉ ማለት ተመገቡ፣ እንዳትተው ተመገቡ ማለት ትእዛዝ አይደለም። ይሄ إذن ነው፣ ፈቃድ ነው እንጂ ትእዛዝ አይደለም። ألقوها እሷን አንሱና ጣሉ። وما حولها እሷ አይነካችሁንም ዙሪያውን አንሱና ጣሉ። وكلوا ከዛም በኋላ የቀረውን ተመገቡ ከፈለጋችሁ ረዋሁል ቡኻሪ ወዛደ አሕመድ ወነሳኢ ፊ ሰምኒን ጃሚድ የሚል ጨምረዋል። في سمن ቅባት ውስጥ جامد ን ደረቅ የሆነ ቅባት ውስጥ የሚል ጨምረዋል። لكن ትንሽ ችግር አለበት ይላል። ተግባባን? ግልጽ ነው አይደል? በዕት ነው ይላሉ። ዚያዳዋን በዕት ናት ይላሉ። ፊ ሰምኒን ጃሚድን የሚለውን በዕት ነው وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم የአላህ መላእክተኛ እንዲህ አሉ ኢዛ ወቀዓት ልፈእረቱ ያንኛው ተጠይቀው እንዲህ ብለው መለሱ ነበር ያለችን። አሁን ደግሞ قال رسول الله صلى الله عليه وسلم የአላህ መላእክተኛ እንዲህ አሉ ኢዛ ወቀዓት ልፈእረቱ አንድ ሳይጥ ከወደቀች ፊሰምኒ ከቅባት ውስጥ ገብታ እዛ ከሞተች ፈኢንካነ ጃሚደን ደረቅ ከሆነ ፈአልቁሃ እሷንም አንሱና ጣሉና ወማ ሐውለሃ በእሷ ዙሪያ ያለንም እሷ የነካችሁን እዛ ቅባት ውስጥ ገብታ እሱን አንሱና ጣሉ እና የቀረውን ምን አድርጉ? የቀረውን ተጠቀሙበት ማለት ነው። ተመገቡት። ወኢን ካነ ማኢአን ቀላጭና ቀጭን ከሆነ ደረቅ ካልሆነ ፈላ ተቅረቡ እንዳትቀርቡት፣ ሙሉን ይነጀሳልና እንዳትቀርቡት፣ ሙሉን ይነጀሳልና። እርጥብ ከሆነ ሙሉን፣ ቀጭን ነገር ከሆነ ፈሳሽ ነገር ከሆነ እዚህኛው ስታርፍ ዳር ድረስ ይዳረሳል ነጃሰው ደረቅ ከሆነ ግን ያረፈችበት ብቻ ነው። ከሱ ስር ያለውን አይደርሰውም ነገር እንደዛ ማለት ነው። ነጃሳን መሸጥ ነጃሳን ነገር መብላቱ ካልተፈቀደልህ መሸጥም አይፈቀድም ማለት ነው። እዚህ ባብ ውስጥ የመጣበት ምክንያት ይነጀሳል። የተነጀሰን ነገር ደግሞ መሸጥም አይቻልም። መጠቀም ግን ሊቻል ይችላል። لأن باب الانتفاع أوسع من باب البيع ከመሸጥ ይልቅ መጠቀም የሚባለው ነገር ስፋት አለው ስፋት አለው። የምንጠቀመው ነገር ግን የማንሸጠው ብዙ አለ። ስለዚህ ይህንን መጠቀም አንችልም ወይ? መመገብና እሱን ለምግብ ማዋል ወይንም ደግሞ ለሰው ልጅ ለቅባት ማዋል ላይሆን ይችላል። ለሌላ ቆዳ ምናምን ነገር ልንጠቀምበት ግን እንችላለን። ጭራሽ ጣሉት ፈላ ተቅረቡ ማለት እንዳትሸጡት ማለት እንጂ እንዳትጠቀሙበት ማለት አይደለም ይላሉ። ገብታችኋል? መጠቀምና መሸጥ ይለያያል። ብዙውን ጊዜ ለምሳሌ በግ በግ ካለ ከራበን አንጠቀምበትም፣ እንጠቀማለን፣ እንበላለን። መሸጥ ግን ይቻላል አይቻልም። ስለዚህ ባቡል ኢንቲፋዕ ይላሉ። የመጠቀም የመጠቀም መጠቀም የሚባለው ነገር አውሰዑ ሚን ባቢል በዕ ከመሸጥ ስፋት አለው። ብዙም የምንጠቀመው የማንሸጠው ነገር አለ። ስለዚህ ይህን ነገር መሸጥ አንችልም። የተነጀተን ነገር አንሸጥም፣ ግን ልንጠቀምበት እንችላለን ለሌላ ነገር። ወይ ጫማ ሊቀባበት ይችላል፣ ወይ የሆነ ነገር እቃ ነገር ወይ ቆዳ ነገር ሊቀባበት ይችላል። የማይሰገድበት የሆነ ነገር ማለት ነው። ሌላ ነገር ልንጠቀምበት እንችላለን። ከሶላት ጋር ከምን ጋር ያልተያዘ ነው። ኢዛ ወቃዓት ልፈእረቱ አይጥ ከወደቀች ሲስተምን የቅባቱ ፈኢን ጃሚደን ደረቅ ከሆነ ፈአልቁሃ እሷንም አንሱና ጣሉና ወመሐውላሃ እሷን የሚነካካችውን ጣሉና የቀረውን ተመገቡ። ወኢን ካነ ማኢአን ቀላጭ ከሆነ ግን የገባችበት ቅባት ፈላ ተቅረቡ እንዳትቀርቡ እንዳትቀርቡ እንዳትቀርቡ ቢልካ ወነህ ወአነል ቁርቢ ደሊሉን እንዳትቀርቡ ማለታቸው መረጃ ነው። አላ አደም ጀዋዝል ኢንቲፋዕ ቢዱኒል ሙተነጅሲ ሙጥለቀን እዚህ ራሱ ምን አድርጓል? መጠቀምም አይቻልም፣ አይፈቀድም። አትቅረቡት ማለት አትሽጡት ብቻ አይደለም፣ አትጠቀሙበትንም ያካትታል እያሉ ነው ፊደሌ ላኪን ተቀደመ ግን ከሆነ ያሳለፍነው አለ አነባበል ኢንቲፋ ባበል ኢንቲፋ መጠቀም የሚባል ነገር አውሰዑ ሚን ባቢል በ ከመሸጥ ብዛት ለቀቅ ያለ ነገር ነው። እማንሸጠው የምንጠቀምበት አለና ስለዚህ አትቅረቡት ማለት እንዳትሸጡ ለማለት እንጂ እንዳትጠቀሙ ማለት አይደለም። ገብቷችኋል ያልኳችሁ ራሱ ግን ደሊል ሊሆን ይችላል። ፈላ ተቅረቡ አትቅረቡት አትቅረቡት ማለት አትጠቀሙም ይሆናል አትሽጡም ይሆናል። ይህንንም ያስይዛል። ግን ከኋላ የጠራነው ነገር አለ። ትናንት የብኑ ተይሚያ ብዬ የብኑ ቀይም ብዬ ነገርኳችሁ። የብኑ ቀይም ላ ፈሆ ሐራሙን የሚለው ላይ ምን ነበር ያልኳችሁ? ላ ምን ላይ ትመለሳለች ነበር ያለ አትጠቀሙ ወይንም ደግሞ ላ አትሽጡ አትሽጡ ማለት ነው እንጂ አትጠቀሙ ማለት አይደለም ብለው ወስደውታል። አትሽጡ ማለት አይደለም። በቅት አይሸጥም። በበቅት ውስጥ ያለ ሞራ መጠቀሙ ይፈቀዳል? አዎ እሱ ይፈቀዳል። መጠቀሙ ይፈቀዳል። መሸጥ ብቻ ነው የማይፈቀደው ብለው ትናንትና ብን ቀይም ተናግረዋል አላልኳችሁም? እንደዛ አድርገው ነው አሁን የሚወሰዱት። አትቅረቡት ያሉት እዚህም ቦታ ላይ አትሽጡት ማለት እንጂ አትጠቀሙበት ማለት አይደለም። ይህንን ያስይዛል ይላሉ። ያው የዑለማዎች ክላፍ አለበት። فيحمل النهي على الاكل والدهن للادمي ለአንድ አደሚ መብላትም ሆነ ሰውነቱን መቀባት ክልክል ሊሆንበት ይችላል። ጀማዓን በይነል አድላ ሁለቱ እንደሌሎች ለመጠቀም ማለት ነው። ወሃዳ ይቅተድ የፈርመተል በይ ሚን ባቢል አውላ ከበላም በኋላ ባትገኝ ይቻላል። ከተገኘች አልፏል። ምንም ችግር የለም። ከተገኘ ከበላም በኋላ ከበላም በኋላ ትጎበ ግን ካወቅን ነው ነጃሳ የሚሆነው እንጂ ካላወቅንማ ምን ይችላል? ይፈልፍ الله ነፍሰን ኢላ ውስዐሃ ራት ጫሟት መሰላችሁ ምን ውሃ ውሃ ውስጥ ብትገባ ገብታ ብትወጣ አይ ካልሞተች ነው ሰውነቷ እኮ አይደለም ነጃሳ ስትሞት ነው የምትለኝ ተማተት እና ደግሞ ትገደላለች። ከኋላ ባበላ ሀጅ ተከርተናል አይደል? ትገደላለች። ፋሲቅ ናት ብሏል ነብዩ አለይሂ ሰላቱ ወሰላም። አጥፊ ናት ብሏል። አይት ማለት እሺ ተጋብተናል ገብተናል አይደል? እሰይ وعن ابي الزبير قال سالت جابرا عن ثمن السنور والكلب وعن ابي الزبير ابي الزبير هو محمد بن مسلم ابن تدرس الاسدي المكي اسداوي مكاوي ነው مولى حكيم بن حزام የሐኪም بن حزام ጥገኛ ወይንም የሱ መውላ ነው ታቢዕይን ታቢዕይ ነው اتفقوا على توثيقه በጣም ታማኝ ሰው ነው በማለት ዑለማ ሁሉ ተስማምቷል። ወደ ኢህቲጃጅ በዚህ ሰውዬ መከራከር ይቻላል። ሱፊ ሰና በመቶ ሀያ ስምንት ዓመተ ሂጅራ ነው ሰውየው በጣም ሲቃ ነው ብለዋል። ታማኝ ሰው ውሸት የሚባል ነገር አያውቅም። ተስማምተውበታል። ወአን አቢ ዙበይር ከአቡ ዙበይር ቃል እንዲህ ይላል سألت جابرا ጃቢር ብን አብድላህን ጠየቅኩት عن ثمن السنور ስለ ድመት ዋጋ والكلب ስለ ውሻም ዋጋ እነሱ የእነሱን ገንዘብ እነሱ ሽጦ መጠቀም እና ውሻን ሽጦ መጠቀምና ሲነውር አይር ህር ወልቂጥ ማለት ነው። قط ም ትባላለች ሄራ ትባላለች፣ سنور ም ትባላለች። ምን ማለት ነው? ድመት ማለት ነው። سنور ሌላ ቦታ አነር ይሉታል። እዚህ ግን እሱን አይደለም። ይሄ ለማደው ሌላ ቦታ ካገኛችሁ ሲነውርን አነር ይሉታል። አነር ማለት ምን ማለት ነው? የዱር አውሬ ነው። ቀንድ ቆም ቆም ያለ አነር አታውቁም? አውሬ የሆነ ድመት ነው። እሺ ያመፀ ድመት አመፀኛ ድመት ነው። እና ሰዓቱ ጃቢርን ጃቢርን ጠየቅኩት አንተ መን ነው የድመት ዋጋና ወልከልብ የውሻን ዋጋ እንዴት ነው መጠቀሙ ይቻላል ወይ አልኩና ጠየቅኩት። ፈቃል እንዳለ ኦ ዘጀረ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ በጣም ገጽተዋል፣ ተቆጥተዋል። አንዛ ከዚህ በጣም ከልክለዋል አለና ተናገረኝ። رواه مسلم مسلم ዘግቦታል። ወነሳኢዩ ነሳኢዩ وزاد النسائي ጨምሯል። ኢላ ከልበ ሰይድን የማደኛ ውሻ ሲቀር እሱ ሲቀር የሱ ዋጋ መብላት መጠቀም ይቻላል የሚል ኤክሰፕሽናል ማስገባት ነው። ግን ራሱ በጣም ضعيف ናት ነው የሚለው ሻዘናት ብለዋል። በጣም ደካማ ናት ላተስቡት ብለዋል። ተቀባይነት የላት ምን አለች ሲንዚያዳ አንሰመኒ ሲነውር የሲነውርን ዋጋ ጠየቅኩት። ሲነውር የድመትን ዋጋ ድመትን እየሸጡ በድመት መነገድ ይቻላል ወይ ነው። የሱን ድመት ሽጦ ዋጋውን መብላት ይቻላል ወይ ነው። ወልከልብ የውሻንም ዋጋ ውሻን ሸጦ ገንዘቡን መጠቀም ይቻላል ወይ ብዬ ስጠይቀው ፈቃል እንዳለኝ ጃቢር ዘጀረ ነብዩ ሰለላሁ ዐለይሂ ወሰለም አይናህ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ከልክለዋል ከልክለዋል አንዛሊክ ከዚህ ድርጊት ተቆጠቡ ብለው ከልክለዋል። ዘጅርና ነህ በጣም ይለያያል። እንግዲህ ዘጅር ማለት ከቁጣ ጋር የተቀላቀለ መከልከል ዘጅር ማለት አንተ ከእንደዛ አይነት ነገር ተቆጠብ ማለትና እንደዛ አይነትን ነገር አታድርገው ተቆጠብ። ይለያያሉ ሁለቱ ያ ማለት ዘጀረ ነብዩ ሰለላሁ ዐለይሂ ወሰለም ይቆጣ ብለው ነው የከለከሉት ከዚህ የውሻን ቀርተናል አይደል ከኋላ እ የውሻን ቀርተናል ጅምሁር العلماء جمهور العلماء ومنهم ومنهم الإمام الشافعي وإمام أحمد እና جمهور العلماء ውሻን በኢጥላቅ መሸጥ አይቻልም ነው ያሉት። ለቤት የሚጠቅም የሚሆን ለአዝርዕት ለማደኛ የሚሆን ዝም ብሎ ለቅቲና አምለጌጥ የሚሆን በምንም አይነት መልኩ ውሻ የሚባል ነገር በጭራሽ አይቻልም ነው ያሉት። መሸጡም መግዛቱም አይቻልም። ጅምሁር ዑለማ እና ኢማሙ ሻፊዒ ኢማሙ አህመድ ሁሉም አይቻልም ነው ያሉት። አቡ ሐኒፋ ደግሞ በዚህ ተቃራኒ ሁሉንም ይቻላል ነው ያሉት። ቤት ውስጥ ማስቀመጡ ቢበቃም ባይበቃም ይበቃል የሚባለው ቤት ውስጥ ለማስቀመጥ ውሻ የሚበቃው ምን አይነት ውሻ ነው? ግቢ ለመጠበቅና ለማደኛ ለእንስሳ መጠበቂያ ምናምን የሚሆን ውሻ አለ አይደል? እሱ ይበቃል። የሚበቃውን እንኳን መግዛት ይቻላል ነው የማይበቃውንም ይቻላል ነው ያሉት። ማን አቡ ሐኒፋ አቡ ሐኒፋ ውሻ መግዛት ይቻላል። የሚጠበቅበት የማይጠበቅበት ምናምን ነገር የለም። ውሻ መግዛት ይቻላል። በቃ እነ ኢማሙ ሻፍዒና ኢማሙ አህመድ ጅምሁር አልዑለማ ደግሞ በአንድ ላይ ምን ውሻ መግዛት አይቻልም። exceptional ምን ብሎ ነገር የለም እነሱ እነ عطاء እብኑ አቢ ረባህና ኢብራሂሙ ነኸዒ የሚባሉት ደግሞ ለማደኛ ለቤት በሸሪዓ የተፈቀደ መግዛት ይቻላል፣ ያልተፈቀደን መግዛት መሸጥም አይቻልም። የእነሱ ደግሞ تفسير ውስጥ ነው የገቡት። ተግባባናል። ይህን ነብዩ ከለከሉ ያሉትን ለምንድን ነው የተከለከለው ብለው አቡ ሐኒፋ ሲጠየቁ እነዛ ክልክል ነው ሐራም ነው ያሉት። አቡ ሐኒፋ ሲጠየቁ አኽላቅ አይደለምና ነው እንጂ የተከለከለው በውሻ መነገድ አለበለዚያ ክልክል ስለሆነ አይደለም ብለዋል። ውሻ ክልክል የሆነው ነጃሳ ስለሆነ ነው። ነጃሳ መሸጥም ሆነ መግዛት አይቻልምና ነው። ሲነውር የተከለከለው ለምንድን ነው? አክላቅ ስላልሆነ ነው። አክላቅ አይደለም ድመት መሸጥ መግዛት ስላልሆነ እንጂ አለበለዚያ ጧሃራ እንደሆነች ተነግሮናል አይደል በሐዲስ ነጃሶች አይደለም ፈኢነሁም ጠዋፉነ አለይኩም ምን ከደመቲኩም ብለዋል አይደል ከአገልጋዮችና በእናንተ ላይ ከሚዞሩት ከጠባቂዎቻችሁ ውስጥ ናቸው ድመቶች ብለው ጧሃራነቷን ነግረውናል ነብዩ አለይሂ ሰላቱ ወሰላም ሀታ የነሱ ሹዕር እንኳ የነሱ ጠጥተው የተረፈው እንኳ ነጃሳ አይደለም ነው ስለዚህ ነጃሳ ስለሆኑ ሳይሆን ስለሆነ አክላቅ ስላልሆነ ብዛት ሰው የሚተዋወሳቸው ነገራቶች ስለሆነ ነው። አመሉ እነዚህ ያለ ከራሀት ተንዚህ የውሻ ሐራምነት ይደርሳል። የእንትን ግን ከራሀት ተንዚህ ነው የሚሆነው እያሉ ነው። የድመትን ለብቻዋ አለመሸጡ ይሻላል። ጥሩ አይደለም፣ ደስ አይልም እንጂ ሐራም ነው ማለት አይደለም። ነብዩ ከልክለዋል ያለው አይ በከራሃት ተንዚህ ይተረጎማል እያሉ ነው። وذهب الجمهور الى جواز بيع መሸጡ ይቻላል ብለዋል። አላ ተሕሪም በይዕ الهر ድመትን መሸጥ ሐራም ነው። ወዲህ ቃለ ጣኢፋ የተወሰኑ ቡድኖች ድመትንም ውሻንም በተመሳሳይ መሸጡ ሐራም ነው አሉ። وذهب الجمهور جمهور العلماء الى جواز بيع ድመትን መሸጥ ይቻላል ብለዋል። ውሻ ግን አይቻልም። وحمل النهي አንድ ላይ ሲከለከል ከውሻ ጋር አይደል የተከለከለው ከተባለ አላ ከራቲን ተንዚ አይ አለመሸጥ ይቻላል ማለት እንጂ ሐራም ነው ማለት አይደለም ብለዋል። ወአየቢዐሁ ለይሰ ሚን መካሪም አልአኽላቅ ጥሩ ስነ ምግባር አይደለም። ወላ ሚን አልሙሩአት የኛ ጭራሽ አካሄድ ሙሩአትንም አይደለም። ወላ የኽፋ እና ሀዳ ኢኽራጅ ሊነሂ አማዕናሁ ለሐቂቅ ቢላ ሙቅተዳ ሸውካኒ ወማ ዚያደቱ ሲስናይ ከልቢ ሰይድ ፈቀድ ቃል እነሳዩ ሀዳ ሙንከር ሙንከር ነው ብለዋል። በኤክሰፕሽናል የወጣው ነግራቸዋለሁ። ዶዒፍ ነው ብለዋል። በኤክሰፕሽናል የወጣው አይወጣም። በኤክሰፕሽናል የወጣው ትክክለኛ ደልል አይደለም። ኢላ ከልቡ ሰይድን የማደኛ ውሻ ሲቀር ሌላን ውሻ ዋጋውን መጠቀም ሐራም ነው። የማደኛ ሲቀር የሚለው ኤክሰፕሽናሉ እሱ ሳቢት አይደለም ضعيف ነው ضعيف ነው ስለዚህ ውሻን መሸጥም ሆነ መግዛት አይፈቀድም እንደ ጅምሁር العلماء ውሻ ማሳደግ ማ ውሻ ማሳደግ ማለት ለግቢ ለመጠበቅ ከሆነ ይቻላል። ግቢ ለመጠበቅ ለአደን አዝመራ ለመጠበቅ እንሰሶችን ለመጠበቅ የመሳሰለው ይህን አይነት በሸሪያም ተፈቅዷል። ያው ጥንቃቄ ማድረግ ነው። ተባባን። ከዛ ውጭ ያለ የሳሎን ውሻ እሱ ክልክል ነው። አለ እኮ ዝም ብሎ ለጌጥ እንትን ማለት እሱ ከጥላት የማይከላከል ማለት የፈረንጅ ውሻ ጸጉራ ጎቢ እነ ቦቢ እነሱ ሐራም ናቸው። ለጌጥ ነው እንዴ? ተንቀሳቃሽ አሻንጉሊት እኮ ማለት ነው። ምንም ጥላት አይከላከሉም፣ ምንም አይከላከሉም። ስለዚህ እነሱ ክልክል ናቸው። ተግባባል? እነዛ እነዛ መላይካ ራሱ ያስቀባል እ እ ነጃ ሰው ከቀዳ የምን ምን ውሻ ውሻ መቶ ጊዜ ብታጥሎ አይጠራም። ነጋሳ እኮ አይጠራም፣ ያልቃልኝ አይጠራም። ነጋሳ ነጃሳ ሳይሆን የሚጠራው ሙተነጅስ ነው የሚጠራው። ነጃሳ የነካው ነገር ከነጃሳ ይጠራል። ነጃሳ ግን ራሱ ያልቃል እንጂ አይጠራም። ወይንም ከሙ አሳራቱ ከነጃሳ ይጠራል የምትላቸው በኤክሰፕሽናል የወጡ ስንት ናቸው? ሁለት ተነግሮናል። ምን የበቅት ቆዳና ኸምር እዛ ፋረ ኸለል እነዚህ ናቸው እነዚህ ብቻ ናቸው። ሌላ ሙተነጅስ ካልሆነ እንጂ ነጃሳ ራሱ አይሰራም ካላጠፋው ሶለግ ምንድን ነው ሶለግ ምን ቀይ ቀበሮ ነው አንደኛ አይ የውሻ ገር ነው ምንድን ነው መጀመሪያ ውሻ ከሆነ በቃ ውሻ ነው። አይ የአጋጣሚ ቀበሮ ተኩላ ምናምን ከውሻ ጋር ይቀራረባሉ መልካቸው። ፈለግ ነው ምንድን ነው? እኔ አላውቀውም ምን እንደሆነ ሰታንም አላውቀውም። አይ ውሻ ነው ነው የሚሉት ወይስ ምንድን ነው የሚባለው? ሸክሙ ይሻላል። አነ ላአሪፉ አላውቀውም፣ በማላውቀው ነገር ላይ ደግሞ ሁክም አላውቀውም አፏ ወለድ አላውቀውም እነሱን ኤክሰፕሽናል ያወጧቸዋል። አጣራሱ ራሱ እኮ ታች باب ን ነጃሳ ስንቀራ የነገርኳችሁ ብዙ خلافات አለ አይደል? ብዙ خلافات ነግሬያችኋለሁ። ለአደን የተፈቀዱ ግቢ ለመጠበቅ የተፈቀዱ አጣራሱ ነጃሳ አይደለም እስከ ማለት የደረሱ طائفة ዎች አሉ። እንትን ለ عذر እዚህ ላይ ስለቀሩ እስከዚህ ድረስ የደረሱ አሉ። ዋናው መላይካን አያስቀሩ። መላይካን የሚያስቀር ነገር አይፈቀድም። ስለዚህ እነዚህ በ exceptional የሚቀሩ ስለሆነ መላይካን አያስቀሩም ይላሉ። አያስቀሩም ይላሉ ዑለማዎች አሉ እንደዚህ የሚሉ ራሱ ሳይሰጥ ምን ዑለማ ይላሉ exceptional ሸሪዓው ከፈቀደ ሸሪዓው ደግሞ የሚጎዳን ነገርና መላእክታን የሚያስቀርብንን ነገር አይፈቅድልንም ስለዚህ እሱ ከተፈቀደ እንትን አለ ማለት ነው መላእክታም አይቀርም ማለት ነው ለምን ከሆነ በ عذر ምክንያት የተፈቀዱ በሸሪዓ የተፈቀዱ ውሾች መላእክታን አያስቀሩም ጣኢፈቱ ምን ዑለማ ይላሉ ከዑለማ የተወሰኑት ይህንን ይላሉ ከጭራቸውና ከጭራቸው ትንሽ ከተቆረጠ አይ ጅራቱን ሙሉ የሚቆረጥ የሚነጅታል መጀመሪያ የውሻ ነጃሳ ምኑ ላይ ነው ያለው? አይ ለሃይ ለሀይንትን እኮ ነው። ኢዛ ወለገል ከልቡ እኮ ነው ፊኢና አሐድኩም ይሄን ነው ነጃሳው። ሰውነቱን ይልሳል፣ ይሄንኛው ይነጀሳል፣ አያገባንም ያሉት ይልሳል። አንተን ዝም ምናምን ሲያርፍበት ሊነክስ ይችላል፣ ግን አያገባንም ያሉት ይሄን ዋናው እዚህ ላይ ነው ያለው። ጀርሞችን ባክቴሪያዎችን ምናምን የሚባሉት እዚህ ላይ ስለሆነ ያሉት እሱ ነው ነጃሳው እንጂ ለአጭ ነው እንጂ ሌላ ሰውነቱ አይደለም ነጃሳ ይባላል። ደግሞ ከሰውነቱ ላይ ከተቆረጠ የሆነ ምን የተያዘ ማዕና ነገር እኮ የለም። እንደዛ አይደለም። ከውስጥ የሚወጣው ላህጥ ይነጅሳል ይነጅሳል። እንደነ ኢማሙ ሻፊዒ ከሆነ መላ ሰውነቱ ይነጅሳል። ለምን ይነሳዋል? ተነጅሷል። ሰውነቱ ይነጅሳል። ሌላ ተጋባናል። ስለተቆረጠ ይድናል ማለት አይደለም። እንትን ነው ባህል ነው የባህል ነው። وعن عائشة رضي الله تعالى عنها قالت جاءتني بريرة عائشة رضي الله تعالى عنها من تلالي جاءتني بريرة بريرة متعجين تلالي بريرة اني زند متعج بريرة هي مولاة عائشة أم المؤمنين يا عائشة نتعى وتأتات يا عائشة باريا نبرت كانت تحت مغيث مولا كانت تحت مغيث مغيث የሚባል ሰው ያግብታ ትኖር ነበር በሪራ የምትባለው ለአሊ አቢ አህመድ ብን ጀህሽ ለሱ የሆነ አንድ ባሪያ አግብታ ትኖር ነበር ፈለማ ነጻ ስትወጣ ጊዜ ቀየረሃ ነቢ ስለ ላ ሰለም ነቢዩ አማራጭ ሰጥቷል። አንቺ ጨዋ ነሽ፣ እሱ ባሪያ ነው። ከእሱ ጋር አብረሽ መኖር ትችላለች ወይንስ እንዴት ነው አላት። ፈክታረት ነፍሳ አይ እኔ ነጻ ራሴን ካወጣው በኋላ ከእሱ ጋር መሆን አልፈልግም እና ይልቀቀኝ ልሂድ አለች። ፈባነት ምን ዘውጅሃ ከባሏ ተለየ። ወካነ ዘውጅሃ ኢዛቅ አብደን በዛን ሰዓት ባሏ ባሪያ ነበር። ባሪያ ማለት ደግሞ እንደፈለገች አታገኘውም። እሱ በሰው አገልጋይ ነው፣ እንደ እንስሳ ነው አይደል የሚጠቀምበት። ሲፈቅድለት ብቻ ነው ሰብአዊነት ተሰምቶት ይብለዋል እንጂ በሌላ ነገር እንደ እንደ እንስሶች ነው የሚጠቀምበት። ስለዚህ በነፃነት አብሬ ስለማልንቀሳቀስ እኔ ምስኩኝ አልጠብቅም። እንደውም ነብዩ አለይሂ ሰላቱ ሰላም ተመለሽለት ሲሏት አንድ ቀን ሸፍዓን አም አምረን አለቻቸው። ልታስታርቁኝ እርቅ ነው ወይንስ ትዕዛዝ ነው? ትዕዛዝ ከሆነ እሺ እንድለወት እንዴ፣ አይ ማስታረቂ ነው እንጂ ማዘዝ አይደለም አሏት። በቃ እንደዛ ከሆነ እኔ አልኖርም 약간 ፈቃለት እንዲህ አለች በሪራ እኒ እኒ አለች በሪራ ጃአትኒ በሪራ በሪራ እኔ ቤት መጣችና አለች አይሻ ፈቃለት እንዲህ አለች እኒ ካተብቱ አህሊ እኔ እኮ ቤተሰቦቼ ወይንም አሃሊ ማለት አህሊ ማለት አለቃዎቼ ኃላፊዎቼ ማለት ነው እኒ ካተብቱ እኔ በገንዘብ ተስማምቻለሁ አህሊ ቤተሰቦቼ ከኋላ እነዚህ አለቆች ጋር ተስማምቻለሁ። አላ ትስዒ አዋቂን ዘጠኝ ኡቅያዎችን ልከፍላቸውና ነፃ ሊለቁኝ ፊ ኩል ኡቅያ በእያንዳንዱ አመት አንዳንድ ኡቅያ ልከፍላቸው አንዳንድ ኡቅያ በዘጠኝ አመቷ ነፃነቷን ልታውጅ ማለት ነው እና አንዳንድ ኡቅያ በየአመቱ እየሰጠው ዘጠኝ ኡቅያ ተስማምቻለሁ አለች። አህሊ አላ ትስዒ አዋቂን ፊ ኩል ዓምን በየዓመቱ ወቅያ አንዳንዱ ቅያ ልሰጥ ፈአዒኒኒ እገዥኝ እስኪ እስኪ እርጅኝ ፈአዒኒኒ እገዥኝ የተወሰነ ሰንቲም አንቺ እጅ ካለ አለችኝ። በሪራ መጥታ ትላለች አይሻ ቁልቱ እንደ አለች አይሻ እነ እን አሐበ አህሉኪ አለቃዎችሽ ኃላፊዎችሽ ደስ ካላቸው አን አዒደሃ ለሁም እኔ ሙሉ ልከፍላቸው ወየኩኑ ወላኡኪ ሊ ያንቺ የነጻነት ኃላፊነት በእኔ እጅ ሊሆን ፈዓልቱ አደርግልሻለሁ። አሁን ወጅበት ዘጠኙንም ኡቅያን ልክፈላቸውና ወላ የሚባል ነገር አለ። ወላ ማለት ባሪያውን አንተ ስትለቀው የነጻነት ያወጅክለት የዛች የስልጣን ባለቤት ነጻ የለቀቀው አካል ነው። ያ ማለት መካከላቸው ወላ የሚባለው ነገር ሉሕመቱን ከሉሕመቲ ነሰቢ ብለዋል ነብዩ አለይሂ ሰላቱ ወሰላም። ነፃ መልቀቅ አንድን ባሪያ ከባርነት ዓለም ነፃ ማውጣት ልክ እንደ አባት ነው የሚታየው። እንደ አባት ነው ሰውየው የሚታየው። ያ ሰው ራሱ ሌላ ወራሽ ከሌለው ነፃ ያወጣው አካል ነው የሚወርሰው። እንደ ቤተሰብ፣ እንደ አባት፣ እንደ ወንድም፣ እንደ ልጅ ሆኖ ይወርሰዋል። በቃ እንደ ቤተሰብ ማለት ነው። ወላ የሚባለው ነገር አንተና አንተና ነፃ ወጣው ባሪያ መካከል የሆነ ስልጣን አለች። እንደ ስጋ ዝምድና የሆነች እኔ ነፃ ያወጣሁት ነው ትላለህ። እሱ ደግሞ እሱ ነፃ ያወጣኝ ነው አባቴ ነው ከባርነት ዓለም ወደ ነፃነት ዓለም ያመጣኝ ነው ይላል። እቺ ወላ ትባላለች። ወላ ገብታችኋል? ወላ ገብታችኋል? አልገባችሁ? ገብታችኋል? ልቀጥል። ፈአዒኒኒ ገዚ ቁልቱ አልኳት አይሻ ቁልቱ የምትለው እኔ ደግሞ አልኳት እንዳለው እነ እነ አሐበ አህሉኪ ቤተሰቦችሽ ወይንም አለቆችሽ ከኋላ ያሉት ከወደዱ አን አዒደሃ ለሁም ለነሱ ልከፍላቸው ነው እና ወይኩኑ እንዲሆን ወላኡኪ ያንቺ አንቺ ላይ ያለው ስልጣን ሊ ለኔ ሊሆን ፈዓልቱ አደርግልሻለሁ እከፍልልሻለሁ ፈዛሀበት በሬረቱ በሬራ ተነሳችና ሄደች ለአህሊያ ወደ አለቆቿ ቤት ሄደች ልጠይቅ ነው ፈቃለት ለሁም ነገረቻቸው ሁሉንም አይሻ ጋር ሄጄ አይሻ እኮ ዘጠኙንም ኡቅያ በአንድ ጊዜ ልክፈላቸውና ነፃ ላውጣሽ ባይሆን ወላኡ ለኔ ይሁን ብላኛለች አለችና ነገረቻቸው ሄዳ ፈአበው አለይሃ እምቢ አሏት አይ ከፈለገች ነፃ ትልቀቅሽ፣ ወላኡ ግን ከኛ እጅ አይወጣም አሉ። አንቺ ነው ነፃ የለቀቀሽ የሚባለው? አኢሻ ነፃ ወጣች ሳይሆን አለቆቿ ነፃ አወጧት። ብትሞች እንኳን እኛን እንወራሽሽ ለማለት ፈልገው ነው። ከኛ ውጭ አትወጭም ለማለት ነው። ተግባባናል። ፈአበው አለይሃ እምቢ አሏት። ይህን ስትነግራቸው ፈጃአት ተመልሳ መጣች። ምን እንደም ከአለቆቿ ዘንድ ተመልሳ መጣች። ወረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ትላለች አይሻ ጃሊሱን እቤት ተቀምጠው እያለ መጣች። ፈቃለች እንዲህ አለች፣ እኒ እኔ እኮ አይሻ አለች ቀድ አረብቱ ዛሊክ ያን ያልሽኝን ጉዳይ እኮ አቀረብኩላቸው፣ አማከርኳቸው አለይም ለአለቆች አማከርኳቸው። ፈአበው እምቢ አሉኝ እኮ ነገርኳቸው። ዘጠኙንም ኡቅያ አይሻ ልስጣቸውና ነፃ ላውጣት ነፃን ስልጣን ለኔ እንዲሆን ብላለች ስላቸው፣ አአ አይቻልም አሉኝ እኮ አይሻ ብላ ለአይሻ ነገረቻት ነው ነብዩ አለይሂ ሰላቱ ወሰለም እዛ ተቀምጠዋል። ኢላ አየኩን አልወላኡ ስልጣኑ ቢሆን እንጂ ለሁም ለነሱ ስልጣኑ ለነሱ ሆኖ እንጂ አንቀበልም ብለዋል። እምቢ አሉኝ አለች። ማናት ያለች በሬራ ኢላ አየኩን አልወላኡ ለሁም ይህንን ቃል የተናገረችው ማናት? በሬራ ምን ማለት ነው? እስኪ ንገሩ። አይ አይ አልሰማሁም ስልጣኑ ላለቁት ለኛው እንዲሆን ከሆነ እሺ፣ አለበለዚያ ግን አንቀበልሽም ማለት ስልጣኑ አይታ ትልቀቅ፣ ግን ስልጣኑ የኛ ነው። ለአየኩነ ወላኡ ለሁም ለነሱ ስልጣኑ ለነሱ ሆኖ እንጂ ፍቃደኛ አንሆንም ማለት አረብቱ ማለት ምን ማለት ነው? አቀረብ አደረስ ቶበት አማከር فسمع النبي صلى الله عليه وسلم ይህን ሁኔታ ነብዩ ዐለይሂ ሰላቱ ወሰለም ሰሙ እና ፈአክበረት አኢሸቱ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሁኔታውን አስረዳቻቸው ፈአክበረት አኢሸቱ አይሻ ተናገረች። አነብዩ ሰለላሁ ዐለይሂ ወሰለም ለነብዩ ነገረቻቸው ሁሉንም ጉዳይ። ፈቃል እንዲህ አሉ ነብዩ ዐለይሂ ሰላቱ ወሰላም ሁዚሃ አንቺ ያዣት በሪራት ወሽተሪጢ ለሁም ልወላ ስልጣኑን ደግሞ ለነሱ ይሁንላችሁ ባያቸው አንድ ይሄ ነው። ወይንም ደግሞ ስልጣኑን ለኔ እንጂ ለእናንተ አይሆንም በያቸው። ሁለቱንም ያስይዛል። በዚህኛው ሊሄድላችሁ ቆይ ሁዚሃ በሪራን ያዣት አይሻ ሁዚሃ አንቺ አይሻ በሪራን ያዣትና ወሽተሪቅ ለሁ ለነሱ መስፈርት አድርግላቸው። አልወላ ስልጣኑ እሺ ለእናንተ ይሁንላችሁ ላያቸው ግን ደርሷቸዋል። ዳዕዋው ዳዕዋው ደርሷቸዋል። አንድ ሰው የነጻነት ባለቤት የሚሆነው ራሱ ነጻነትን ያስገኘው አካል እንጂ ሌላ አካል እንዳልሆነ ነብዩ ካሁን በፊት አስተምረዋቸዋል። ዳዕዋው ስለደረሳቸው ዳዕዋው እንደደረሳቸው ስላወቁ ነው ነብዩ ይህን የተጠቀሙ። አለበለዚያ ኺዳዕ ማታለል ይሆናል። ተባባናል። ወሽተሪጥ ለሁም ለነሱ መስፈርት አድርግላቸው። እሺ ይሁንላችሁ ባያቸው። አልወላ ስልጣኑ ለእናንተ ይሁን፣ ብቻ ነፃ ላውጣት ባያቸው። ፈኢነመ ልወላ ደግሞ ምን አለ መሰለህ ስልጣኑ ሊመን አዕተቅ ነፃ ለለቀቀው ገንዘብ ከፍሎ ለለቀቀው እንጂ ለነሱ አይደለም የሚሆነው። አንቺ ይህንን ባያቸውና እሺ ይበሉ። እነሱ አሁን መሰናክል ለመሆን አይደል ገንዘቡን ስጫቸውና በቃ ስልጣኑ ለእናንተ ይሁን ባያቸው ባያቸው እሺ ብለው እዚህ መካከል ላይ ነፃ ከወጣች በኋላ ስልጣኑ የማን ይሆናል? ለአንቺ ለአይሻ ይሆናል። እና ይሄ እንትን ፌክ መጠቀም አይደለም እንዴ ያስመስላል አይደል? እነዚህ ሰዎች ተላኡብ እያደረጉ ነበርና ነው። በአላህ ሸሪዓ ተላኡብ እያደረጉ ነበር። ወላ ነፃነት ለሰጠው አካል እንጂ ከኋላ ላሉት እንዳልሆነ ካሁን በፊት ደርሷቸዋልና ነው እንጂ ነብዩ ለማታለል አይሰው አንድ ወይንም ደግሞ ሁቢሃ አንቺ አዛት በሬራ ወሽተሪጥ ለሁም ማለት አይ አለይህም ማለት ነው። በእነሱ ላይ መስፈርት አድርጊባቸው አልወላ ስልጣኑ ወስተሪቅ ለሁም ለሁም ያለውን ቢማዕና አለይህም ይሆናል። ቁርአን ራሱ መረጃ አለ ለዚህ ወኢን አሰእቱም ፈላሃ ወኢን አሰእቱም ማለት ፈአለይሃ ማለት ነው። ወኢን አሰእቱም መጥፎ ነገር ብትሰሩ ፈላሃ ማለት ለሷ ጥቅም አለው እንዴ ለነፍስያ ፈላሃ ሳይሆን ፈአለይሃ ነው የሚሆነው። ጉዳቱ በራሷ ላይ ነው። ግን ቢማዕና አለይሃ ለሃ የሚለው ቢማዕና አለይሃ ይመጣል ስለዚህ ወሰሪጥ ለሁም ማለት ቢማዕና አለይህም ለነሱ መስፈርት አድርግላቸው። አይ እንስማማ፣ እሺ እሺ፣ ወላኡ ለኔ እንደሆነ አድርጉልኝና እንስማማ ብለሽ ለምኛቸው ማለት ነው። አለይህም ማለት አንደኛ ለሁም ቢማዕና አለይህም አስገባችሁ አልገባችሁም? በጣም ያስታውቀኛል ፊታችሁ። አይው ምን መሰላችሁ? ሁዚሃ አንቺ አይሻ ያጃትና በሪራን ወሽተሪቂ ለሁሙል ወላአ ስልጣኑን ለነሱ አድርግላቸው የቅድሙ ማለት ነው የመጀመሪያው እሺ ስልጣኑን በሷ ላይ የእናንተ እኔ ለቃ ላውጣት በይና ተደራደሪያችሁ ከዛም በኋላ ስልጣኑ ማን ይሆናል መጨረሻ ላይ አነመል ወላኡ ስልጣን ሊመን አዕተቀ ነፃ ለለቀቀው ላወጣው ሰው ስለዚህ ወደ አንቺ ይገለበጥልሻል ችግር የለም ይሄ ማታለል አይደለም እንደ ከተባለ መልሱ ምንድን ነው የሚሆነው መልሱ ምንድን ነው የሚሆነው? ነብዩ መስፈርቱ ወላኡ ለእናንተ ይሁን ብቻ እኔ ነፃ ልልቀቅ አትበይና ነፃ ከለቀቅሽ በኋላ ወደ አንቺ ነው ወላኡ የሚመጣው ማለት ማታለል አይደለም እንዴ? ይመስላል አይደል? ዛሂሩን ስናየው ግን ለምን ይህን ተጠቀሙ ነብዩ አለይሂ ሰላቱ ወሰላም ካሁን በፊት ዳዕዋው ደርሷቸዋልና ነው። ዳዕዋው እየደረሳቸው ሲጫወቱ ቢነቅ እነሱ በሚሰሩት የእነሱን አይነት ተመሳሳይ ነገር ነው መማር አለባቸው። መጨረሻ ላይ ደግሞ ይናገራሉ። አንድ ወይንም ደግሞ ሁዚሃ ያዥና ወይስተሪቅ ኢለሁም ወላእ ማለት ስልጣኑን ለእኔ ብለሽ ተከራከሪያቸው ማለት ነው። ለሁም ማለት ምን ማለት ነው? አለይህም እንደ ማለት ነው። ለነሱ እንዲሆን እንዳትሉት፣ ለነሱ እንዲሆን ሳይሆን ከነሱ ወደ አንቺ እንዲመጣ ብላችሁ ተርጉሙት። ለሁም ማለት ቢማዕና አለይህም ይሆናል እንጂ እንደዚህ አይነት ቋንቋ አጠቃቀም አለ እንዴ? አዎ አጠቃቀም አለ። ምን ላይ ራሱ ቁርአን መረጃ አለ። ወኢን አሳእቱም መጥፎ ነገር ብትሰሩ ይላል ቁርአኑ ሰላሃ ለሷ ነው ለሷ ነው ለሱ ነው ማለት አንድ ነገር ጥቅም ሲኖረው ነው ጉዳት ሲኖረው ነው እ ወኢን አሳእቱም መጥፎ ነገር ከሰራችሁ ሰላሃ ለነፍስያችሁ ነው ነው የሚባለው በነፍስያችሁ ላይ ነው ነው የሚባለው የትኛው ነው የምንጠቀመው ጉዳት ከሆነ ላይ ነው አይደል የምንለው ጥቅም ከሆነ ለሱ ነው የምንለው አይደል ስለዚህ ቁርአኑ ግን እንደ ጥቅም አድርጎ ገልጿል። ወኢን አተእኩም ጥፋት ብትሰሩ ፈላሃ አይሳ አለይሃ በራሷ ላይ ነው እንትኑ አደጋው ማለት ነው አለይሃ። ስለዚህ ለሁም ያለው ቢማዕና አለይሁም ይመጣል ማለት ነው። አልገባችሁም? ከድጋሚ አንብቡ ይችላል። ፈኢነመል ወላኡ ስልጣኑ ሊመን አዕተቅ ነጻ ለለቀቀው ሰው ነው። ፈፈዓለት አይሰቱ አይሰም እንደተባለችው አደረገች ረዲየላሁ ተዓላ ዐንሃ ዘጠኙንም ኡቅያ ከፈለችና በሬራን ነፃ ለቀቀቻት ثم قام رسول الله صلى الله عليه وسلم ከዛ ነብዩ ተነሱ ፊናስ በሰዎች መካከል ተነሱ ኸጢበን ኹጥባ ለማድረግ ተነሱ فحمد الله واثنى عليه አላህን አመሰገኑ አወደሱ ሙዳታቸውን ማቀረቡ ثم قال ከዛ እንዲህ አሉ አማ ባዕድ አሉ ሰበሰቡና ህዝቡ ፈማ ባሉ ሪጃልን ሰዎች ምን ማለታቸው ነው ፈማ ባሉ ሪጃልን ኧረ ወንዶች ምን ማለታቸው ነው የስተሪጡነ ሰዎች ለማለት ነው ፈማባሉ ሪጃልን እኒህ ወንዶች ምን ማለታቸው ነው? እነዚህ ሰዎች ምን ማለታቸው ነው? የሽተሪጡነ መስፈርት ያደርጋሉ። ሽሩጠን የተለያዩ መስፈርቶችን ይደረድራሉ። ለይሰት ፊ ኪታብላህ በአላህ ቁርአን ውስጥ የሌለችን አዘ ወጀለ አሸናፊና ልዕለ ኃያል በሆነው ጌታችን መጽሐፍ ውስጥ የሌለን መስፈርት ለምን ይደረድራሉ? ማካነ ሚን ሸርጥን ማንኛውም ሸርጥ ለይሰ ፊ ኪታብላህ በአላህ ቁርአን ውስጥ የሌለ መስፈርት ፈሆ ባጢሉን ምንጊዜም ከንቱና ውድቅ ነው። ወኢን ካነ ቢሆንም እንኳ ሚአተ ሸርጥን መቶ መስፈርት ለምን አይሆንም? ከመቶ በላይ ከሆነ ተቀባይነት አለው ማለት ነው? ላ መቶ ለምን አይሆንም? መቶ ሺም ቢሆንም አይሆንም፣ ሚሊየንም ቢሆንም አይሆንም። መቶ ያሉት ለማጋነን ነገሩን ለማካበድ በዚች ቁጥር መግለጻቸው ነው። እንተስተግፊር ለሁም ሰብዒነ መራ ፈለን የግፊረ አላሁ ለሁም ሰባ ጊዜ እስትግፋር ብታደርግላቸው ምህረት አይሰጣቸውም ብለዋል ነብዩ አለይሂ ሰላቱ ወሰለም። ከሰባም በላይ ቢያደርጉላቸውም አይሆንም። ግን ሰባ የሚባለው ለማጋነን ለምን ሺህ ጊዜ እንደዛ አጭሆን ብለዋል። ከሺህ በላይ ቢጨምር ትተዋል ማለት አይደለም። ይህ አገላለጽ ነው። አላህ ቁርአን ውስጥ ከሌለ ከመቶም በላይ ቢሆንም ተቀባይነት የለውም። መጀመሪያ አገላለጽ ነው። ስለዚህ አማ ባዕድ ከዚህ በኋላ የምነግራችሁ ነገር ከማባሉ ሪጃል ሰዎች ምን ሆነው ነው የሽተሪጡነ እንዴት መስፈርት ይደረደራሉ? ሹሩጦች ብዙ መስፈርቶችን እንዴት ያደርጋሉ? ለይሰ ፊ ኪታቢላሂ በአላህ መጽሐፍ ውስጥ ቁርአን ውስጥ የሌለ ما كان ያለለ من ما كان የሆነ من شرط መስፈርት ما كان من شرط መስፈርት በሉና ያዙት። ما negative አይደለችም። ما كان من ማንኛውም መስፈርት በሉ። ما كان من ማንኛውም መስፈርት በሉና ያዙት። ለማንኛው ጠቅለል እንድንላችሁ ማካነ ሚን ማንኛውም መስፈርት ለይሰ ፊ ኪታቢላህ በአላህ ቁርአን ውስጥ የሌለ መስፈት ፈሆ ባጢሉን ምንጊዜም ከንቱና ውድቅ ነው። ወኢን ካነ ቢሆንም እንኳን ሚአተ ሸርጥን መቶ መስፈርት እንኳ ቢሆን ቀዷኡላህ የአላህ ክፍያ አሐቁ ይገባል። ወሸርጡላህ አውፈቅ የአላህ መስፈርት ደግሞ እጅግ የጠበቀና የሚሰራበት መጽናት ያለበት ነው። ወኢነመል ወላ መጨረሻ ላይ ስንተናገሩ ወኢነመል ወላኡ ስልጣን አንድ ሰው ባሪያ ሲለቅ ስልጣኑ ሊመን አዕተቅ ራሱ ነፃ ላወጣው አካል እንጂ ከኋላ ሙካተብ ላደረገው አይደለም። ስለዚህ ባለቤቱ የበሬላ ነፃ ውጪ ማን ነው ማለት ነው? አኢሻ ረዲየላሁ ተዓላ ነው። በዚህ አስረዷቸው፣ ተቆጠቡ አሏቸው። ለምን ፊ ኪታቢላህ የሌለን መስፈርት እንድትደረደራላችሁ ማለት ከአሁን በፊት ደርሷቸዋል ማለት ነው። ደርሷቸዋል። የተቆጡትም ለዚህ ነው። ስለዚህ ወደ አራት መቶ መስአላ ምናምን አውጥቶለታል። እስቲንባጥ አድርጓል ዑለማ ከዚች ጥያቄ ላይ ማለት ነው። ከዚህ ሐዲስ ነው። አሁን ብዙ ዒልም ነው የሚፈልገው። ገብታችኋል? አንደኛ ሸሪዓ የደረሰው አካል እንደሚቀጣ፣ ሁለተኛ ሸርጥ በአላህ ቁርአን ውስጥ የሌለ ማድረግ እንደሌለብን፣ የሙካተብ ነፃ የለቀቀ ሰው ራሱ ነፃ ለቃቂው እንደሆነ ኹጥባ ስንጠቀም አማ ባዕድ ማለት እንዳለ ሐምደላና ሰና እንዳለ እነዚህን የመሳሰሉት ነገራቶችን ከዚህ እንረዳለን እና ይቀጥላል ሙተፈቅን አለ ሐዲሱ ሙተፈቅ አለ ወለብዱ ለልቡኻሪ ወይ እንደ ሙስሊም ቃል እሽተሪሃ ግዣትና ወአዕቲቂያ ነጻ ውጣት ለሁም ልወላ ወላኡ ለእናንተ ይሁን ባያቸው ወይም ደግሞ ወላኡ ለኔ ይሁን ብለሽ ተደራደሪያቸው በሁለቱም ይሆናል ወሽተሪቅ ለሁም ልወላ ወላኡ ስልጣኑን ላንቺ ለናንተ ይሁን በይና ተደራደሪያቸው። ኋላ ግን ላንቺ ይሆን አንድ ያለ ለምን ይሄንን ፌክ ሊሆን አይችልም ወይ? አይደለም ቅጣት ነው ለሰዎች ያውቃሉ ካሁን በፊት ወይንም ደግሞ ወስተሪቅ ለሁም ወላአ ማለት ለሁም ቢማዕና አለይህም ስልጣኑ የኔ ሊሆን በይና ተደራደሪያቸው ብለዋል። ግዥና ነጻ ልቀይ ሁዚሃ ያለው ነው። ውሰጃት ማለት ሁዚሃ ቢማዕና እሽተሪሃ በሌላ ለፍዝ ራሱ ለፍዙል ሐዲስ አለ ግዥና ነፃ አውጣ ብለዋል ነብዩ አለይሂ ሰላም። ዘጠኝ ሩቅያ ስትከፍል እኮ ለዛች ያት ማለት ነው። እሺ ተጋተነ ገብታችኋል? እ ማን አይሻ ወላኡን የፈለገችበት በሌላ ከዛም በኋላ ቤተሰብ እኮ ናት የአይሻ መውላቱ አይሻ እኮ ነው የምትባለው የአይሻ ነፃ ያወጣቻት ማለት ነው። ስለዚህ ቤተሰብ ናት። እዛ መጣ የማን ቤተሰብ ነህ ስትባል ስትባል ማን የምትለው? ከነ አይሻ የነ አይሻ ነኝ ነው የምትለው። አለቀ። ቤተሰብ ነው የሚሆነው። አልወላኡ ሊመን አሰ ወላ እኮ ማለት ሉህመቱን ከሉህመት ይነሰብ ብለዋል ነብዩ አለይሂ ሰላቱ ወሰላም። ልክ እንደ ስጋ ዘር የተያያዘ ራሱ ስጋ ነው። በቃ ሉሕማ ነው የተያዘ መረቡ ሰጥቷል። እኛ አንድ ቤተሰብ ይሆናል ማለት ነው። ሀታ ራሱ ይወረሳል አይደል ነው ይወረሳል። ወራሽ ከሌለው ሌላ ልጅ፣ አባት፣ ዋና የስጋ ዘመድ ከሌለው ወላ ነፃ ወጣው አካል ነው የሚወርሰው። ስለዚህ ይህ ትስስር አለ ማለት ነው። ተግባባን እ ሙዕቲቁ ነፃ ውጭው ሙዕተቁን ይወርሰዋል። ሙዕቲቅ ነፃ ውጭ ማለት ነው። ቢከስሪ ስታደርገው ሙዕተቅ ማለት ደግሞ ነፃ የተለቀቀው ማለት ነው። ነፃ ለቃቂው ነፃ የተለቀቀውን ይወርሰዋል። ነፃ የተለቀቀው አካል አባት፣ ልጅ፣ ወንድም የሚባል የዘር ሐረግ ከሌለው በባርነት እዛ እየኖረ ተገፍቶ እዛ እየኖረ የአጋጣሚ ነፃ ለቆት ከሆነ ነፃ የለቀቀው አካል ነው የሚወርሰው ቢሞት ቤተሰቦች ያስፈልጉ ማለት ወራሹ ነፃ ለቃቂው አኢሻ በሪራን ትወርሳታለች። አኢሻ በሪራን ትወርሳታለች። በሪራ አኢሻን ትወርሳለች። ተባባል እ ይኸው ይህ አይነት አለ ይህ አይነት አለ እሷም ያለችው ለአለሁ ምን አይነት አደራረግ አላቸው ሹባ ውስጥ ሊሆኑ ይችላሉ አይታወቅም ወይም ደግሞ እንደዚህ አይነት ቴክኒክን ሊጠቀሙ ይችላሉ ደግሞም ተጠቀሙ አታ ነብዩን እስከማስቆጣት ድረስ ማለት ነው እነሱም ተጠቅመዋል እሷም ወላኡ ሊሆን ያለችው ቢደርሳቸው ኖሮ ይህን አትልም ነበር ነው እ ልዛ ፈልጌ ነው ያው እንደዛ አይነት ሊነገር ሊነሳ ይችላል። አሁንም እኮ የእሷ ሸርጥ አድርጋ ያመጣችው የአኢሻ ሸርጥ ሆፊ ኪታቢላህ ነው የተናገረችው። አንድ ነገር ያለን ነገር ነው የተናገረችው። ችግር የለም ወሬ አበዛች ወይንም ደግሞ የሆነ ነገር ተጨመረ ተላለ እንጂ ያለን ነገር ነው እሷ መስፈርት ያደረገችው። ችግር የለም። የሌለን ነገር ያመጣ ነው ጥያቄ ምልክት ውስጥ የሚገባው ተጋባን። የእነሱ ጥያቄ ምልክት ውስጥ ገብቷል፣ በቁርአን ስለሌለ በሐዲስ ስለሌለ። የእሷ ግን ሐዲስ ቁርአን ውስጥ ያለን ነገር ነው ያደረገችው። ችግር የለም። አልተገባንም። ገብቷችሁ ባሪያ ስለሌለ እኮ ነው ያልገባችሁ። አላህ ያምጣ ተራ ያምጣ። በጂሃድ እኮ የሚመጡ ናቸው። በጂሃድ የሚመጡ ናቸው። የባሪያ ዘር የለም። እሺ ባሪያ በዘር የለም፣ በዘር የለም። ነጮች እኛም ባሮች ይሉና እኛ ደግሞ ጥቁሮች ባሮች የምንላት የባሪያ ባሪያ አለን። በዘር እከሌ የባሪያ ዘር ነው ምናምን እንደዚህ የሚባል የለም አለ። እከሌ ባሪያ ዘር ነው፣ እከሌ የባሪያ ዘር ነው እንደዛ የሚባል አለ። በተለይ እኛ ሀገር በጣም ከጠቆረ ባሪያ ነው ይሄ የሌለ ነው ዝም ብሎ ነው። አይባልም። ባርነት መጀመሪያ በዘር ሳይሆን ተማርኮ የሚመጣ ነው። ነጭም ባሪያ አለ፣ ጥቁርም ባሪያ አለ፣ ቀይዳማም ባሪያ አለ። ዋን ኢብኑ ዑመር ረዲየላሁ ተዓላ አንሁማ ቃል በዘር የለም ሁሉም ነፃ ነው በዘር ማለት አላህ ለቅጣት ነው ባሪያ ያደረጋቸው። አላህን አንገዛም ሲሉ ሽርክያት ላይ ሲያጠምዱ ተውሂድን ሲክዱ አላህን እምቢ ሲሉ ጅሃድ ታወጀባቸው፣ ተማረኩ፣ ለሰው ልጅ ባሪያ ሆኑ። የአላህን ባርነት እንዲችሉ ለሰው ልጅ ባሪያ ተደርገው እንዲቀጡ ተደረገ እንጂ በዘር የለም ባሪያ። በዘር የሚሄድ አይደለም። አካባቢ የትም ቦታ ይኖር ድሮ ከሰሜን ደቡብ መጥተው እየተገዛዙ እርስ በርስ ገበያ ነበር፣ የባሪያ ገበያ ነበር። የዛን ጊዜ ዝም ብለው የቅሚ ነው። አንዱ ተሸናፊና አሸናፊ ነው እንጂ ተሻሻጡት ባሪያና ጨዋ ናቸው ተሻሻጡት አይባልም። ዝም ብሎ ነው እሱ ዝም ብሎ ነው። ያ ዙልም በደል ነው። እጅግ የሚገርም ግን እንደሚያደርጋቸው አላህ ነው عن ابن عمر رضي الله تعالى عنهما قال نهى عمر عن بيع أمهات الأولاد عن عبد الله بن عمر رضي الله تعالى عنهما قال እንዲህ ይላል نهى عمر አባቴ ዑመር ከለከለ عن بيع ከመሸጥ أمهات الأولاد የልጆችን እናት ከመሸጥ ከለከለ ፈቃል እንዲህ አለ ላ ቱባዑ አትሸጥም የልጅ እናት ወላ ቱሀቡ አትሰጥምም ወላ ቱረሱ አትወረስምም ሊየስተምቲዕ ቢሃ ማበዳ ለሁ የተመቸውን ያክል በእሷ ይጠቀምና ፈኢዛ ማተ እሱ ሲሞት ፈሄ ሑረቱን ጨዋ ትሆናለች አለ ዑመር። ይሄ ማለት ባሪያ ሴት ናት፣ ሌላ አይደለም። የልጅና ሲባል ሚስት እንዳይመስላችሁ። መጀመሪያ ልንገራችሁ፣ ባሪያ ካለች አንድ ሰው ለትዳር ስንት ጨዋዎችን ማግባት የሚፈቀድለት እ አራት ሴት ማግባት ይፈቀድለታል አይደል? ሸሪዓት እስላሚያ አራት ይበቃለታል። ከአራት በላይ ባሮች ካሉት ግን አንድ ሺህ ባሪያ በጭንገረድነት መጠቀም ይችላል። ያ ማለት እንትን በባርነት ማለት ነው። በባርነት አለ እንገረድ አይባልም መሰለኝ። አያገባም። ባሪያ እኮ ባሪያ አታገባም። ባሪያና ባሪያ ይገባል እንጂ ባሪያና ጨዋ አታገባም። ዝም ብለህ በባርነት ገዝተህ ብዙ ሹም የሆኑ አንድ ሺህ ባሪያም ሊኖር ይችላል። ጨዋ ግን ስታገባ አራት ነው የሚፈቀድልህ፣ ከዛ በላይ የለም። ባሪያ ግን ከዛ ውጭ ትጠቀማለህ። ሌሎች ማለት ነው። አልገባችሁም? ሽም የሆነ ችግር የለም። ምን ቅራላችሁ የለም እዚህ ነው እንጂ እናንተ ተፈለገ የአጋጣሚ ከባሪያ አንድ ሰው ቢወልድ ከባሪያው አንድ ሰው ቢወልድ ለምሳሌ ነብዩ አለይሂ ሰላቱ ሰላም ኢብራሂምን ከማን ነው የወለዱት? ከባሪያቸው ነው አይደል? ከማን ማሬቱል ቂብጥያ ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው ምን ብለዋል? አዕተቃሃ ወለዱሃ ነው ያሉት። ነፃ ያወጣት ልጇ ነው። ማን? ኢብራሂም። ኢብራሂም ስለተወለደ አትሸጥም። ማሬቱል ቂብጥያ አትሸጥም። ቢሞትም እንኳን የልጅ እናት ናት። አትሸጥም፣ አትሸጥም። ልክ ሰውየው ሲሞት ነፃ ትሆናለች፣ ነፃ ትሆናለች። ይህንን ዑመር ነው ሶሐባ መካከል የተናገረው። ኢጅማዕ አልዑላ ኢጅማዕ አስሶሐባ አለበት ይላሉ። ወደፊት ግን የምንቀረው አለ የሚፈቅድ ያም ቢሆንም ኖሮ ግን ግልጽ ነው ገብታችኋል። አንድ ሰው ከባሪያው ቢወልድ ከሚስቱ ውጭ ነው የምትቆጠረው። እንደ ሚስት አትቆጠርም በቋሚነት። ነብዩ ዘጠኝ ሚስት አላቸው ሲባል ጨዋዎቹ ነው እንጂ እሷ በእንትንነት በባርነት ሌላ ለብቻ ናት። አንድ ሰው አራት ሴት ያገባል፣ በባርነት ግን ሌላ ሽም ሊያደርግ ይችላል ካለ ማለት ነው ማለት ነው። ዋን ኢብኑ ዑመር ረዲየላሁ ተዓላ አንሁማ ቅስም ክፍያ የላቸውም እንደ እንትኖቹ እንደ ጨዋዎቹ ለነሱ እኩል በሚያካፍልበት ሰዓት ንብረትም ይሁን ጊዜም ይሁን ሰዓትን ሲያካፍል ለአንዷ ሶስት ለአንዷ ሶስት ለአንዷ ሶስት ለአንዷ ሶስት ቀን ሲሰጥ ለባሮቹ ክፍያ ውስጥ አይገባም። እነሱ እንትን ናቸው ባሮች ናቸው። ሰባ ይሰማሙ እዛ ውስጥ እንዳትገኙ አላህ አደራ። ማድርጎ እነሱ ራሱ ስንት እየሸጡ ምዕራባውያን ይህን ይቃወማሉ። እነሱ እስካሁን ድረስ እየሸጡ ነው። እነሱ እስካሁን ድረስ ሀታ ለወሲብ እንትን እየተጠቀሙባቸው አይደል? ከጥቁሮች ከአፍሪካ እየመጡ እየተበተቡ ነው ገበያ። ግን ሰብአዊ መብት ሰብአዊ መብት ሰብአዊ መብት ይላሉ። ውሸት ነው። እስላምን ድሮ ባሪያ እያለ ሲሸጥ ቆይቶ ነበረ እያሉ እስላምን ያወጋሉ። እነሱ ግን እስካሁን እየሸጡ ነው። እስካሁን ዋን ኢብኑ ዑመር ረዲየላሁ ተዓላ ነው ቃል ነሃ ዑመር ዑመር ከለከለ عن بيع ከመሸጥ ኡመሃቲል አውላድ የልጆችን እናቶች ባሮች ማለት ነው። በባርነት የወለዱ ባሪያ ሆኖ በአንድ ሰው ስር እየኖሩ እያለ ወለደላቸው ጌታ ማለት ነው። ይህን ራሱ እንትን ላይ ተፈተናል። አርበዒን ቀርታችኋል አይደል? አንተ ሊደል አመቱ ረበታ አው አንተ ሊደል አመቱ ረበሃ ይባላል አይደል? አንድ ጨዋ ከባሪያ ሚስቱ ወይንም ከባሪያ ሴቱ ሲወልድ ልጁ በማን ደረጃ ነው የሚሆነው? በአባቱ ነው የሚሆነው። በአባቱ ጨዋ ሆኖ ነው የሚወለደው። እናቱ ባሪያ ናት አይደል? ዘወር ይልና ምን ይላታል? የአባቴ ባሪያ የአባቱን ባሪያ ሊያዝ ነው። እናት ምንዋን ወለደች ማለት ነው? ጌታዋን ወለደች። እንደዚህ በሚበዛበት ጊዜ ቂያማን ጠብቁ ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋል። ይሄ አንዳለ አንድ ደግሞ يوم القيامة ሲደርስ ጨዋዎች ራሱ ጌቶቻቸውን ይወልዳሉ፣ እንደፈለገ የሚያዛቸውን የሚገላመጥ ልጅ ይወልዳሉ። ይህንንም ብለዋል ዑለማ። ለማንኛውም እንደዛ ነው። አንበ ኡማሃትን አውላድ የልጅ እናቶችን መሸጥ አይፈቀድም። فقال እንደሃሉ ነብይ እንደሃለ ዑመር ላቱ ባአትሸጥም ولا توهب ለሌላ ሰውም አትሰጥም ወላቱ በውርስም አትወሰድም አባቴ ሙቷን አባቴ ወልዶላት ነበር ከዚች ባሪያ ግን የአባቴ ባሪያ ስለሆነ ተወርሳታለሁ አይባል። ለአባቱ ወልዳለት ከሆነ ልክ አባት ሲሞት ነጻ ትወጣለች። አልገባችሁም? ሊየስተምቲዕ ቢሃ ሰውየው ይጠቀምና አብሯት በግንኙነት ማበዳ አለሁ የተመቸውን ያክል ማለት ነው። ለሱ ግልጽ የሆነለትንና የተመቸውን ያክል ለሷ ይጠቀምና ፈኢዛ ማተ ግን ሲሞት ፈሄ ሑረቱን ነጻ ትወጣለች። ረዋሁል በይሐቂይ ወማሊክ በይሐቂይ ዘግበውታል። ማሊክም ወቃለ ረፈዐሁ ባዕዱ ሩዋት ከፊል ራዊዎች ዘጋቢዎች بعض الرواة የ راوي plural رواة ማለት ከፊል ዘጋቢዎች رفع አድርገውታል። ነብዩ አድርገውታል። ግን ፈውሂነ وهم ገብቷል፣ ተምታቷል። مرفوع ነው ያለው። እስከዚህም ጥንካሬ የለውም ይላል። ለማንኛውም ግን إجماع الصحابة አለ። ኡመሪችን ትእዛዝ ሲያስተላልፍ ሱሐባ ተቃወመውም ተቀብሎታል። إجماع الصحابة ካለ ደግሞ በጣም ተቀባይነት አለው ማለት ነው። እጅግ በጣም ጠንካራ ይሆናል። ስለዚህ ኡመሃተል ሙእሚን ኡመሃተል አውላድ የልጆች እናት እናቶች አይሸጡም ማለት ነው። የልጅ እናቶች ባሮች አይሸጡም ማለት ነው። ተግባባን? አሁን ግልጽ ነው። እዛ ከኋላ አልገባችሁም። ገብታችኋል? አላህ አለ አንድ ባሪያ ነው ባሪያ ጋር ሲገባና የወለደችው ከሌላ ይቻላል ይቻላል። እንደውም ማለት ልጁ በቁምነት የእናቱ ከሆነ ከነእናቱ ይሸጣል ይሸጣል። አይ ሰው መሸጡን የሚባለው ነገር አእምሯችን ውስጥ መጥቶ click እንዳያደርግ እሺ ሰው መሸጡ አይደለም መዘግነን ያለበት መጀመሪያ ምን ብለው ነው ተውሂድን እምቢ ስላሉ በቃ ያ ነው ምን ያክል እንትን እንደሆነ የተውሂድን ጥንካሬ ከጀርባ አንብቡ ተመልከቱ እንጂ እዚህ ላይ ለምን ሰው ይሸጣል ብለህ የሆነ እንትን መጥቶ እንዳያከራምት Okay. ወደ አባት ነው የሚሄደው ደረጃ አብ ነው የሚሄደው በአባት ነው የሚሄደው ደረጃ በአባት ነው የሚሄደው ዘር ምስጥል አልወለዱ ቢደረጀ አብ በአባት ነው የገዛትን ባሪያ ነፃ ለቀህ ማግባት? አዎ እንደ ሶፊያ ማለት ነው። ባሪያ ነበረች ነፃ ለቀቋትና እንደውም መህሯ ራሱ ነፃነት አይደል የሶፊያ አይደል ይቻላል። እንደውም በጣም ትልቅ ሰደቃ ነው። ነፃ ለቃት ማግባት ማለት ነው ብቸኝነት እ የአባቴ ባሪያ ይላታል። ይሄ በሚበዛበት ጊዜ ቂያማን ጠብቁ ያሉት ነብዩ አለይሂ ሰላቱ ወሰላም ይሄ ነው። ሐራም ነው ክልክል ነው ማለት ሳይሆን ይሄ ይበዛል ነው ያሉት። ይሄ ይበዛል ወደ ሕቁቅ ልጅ የእናቱን ሐቅ ይተባብራል ወይንም ደግሞ አይጠብቅም ባለው ከሄን ደግሞ በአሁን ዘመን ያለው እናቶችን ማዘዝ የልጆች አመጽ ማለት ነው። በዛን ጊዜ ከሆነ ግን በሰሃባ በነ ዑስማንና በእንትን ዘመን እጅግ በጣም ሰራሪ በዝቶ ነበር። ከጌቶቻቸው እየወለዱ ልጁ በአባት በአባት በአባቶቻቸው ነው የሚወጡት። የአባቴ ባሪያ ነው ይላል። ስላልተናገረም እኮ አይደለም ባይናገርም ስርዓት ያለው ልጅም ቢሆን ግን እናት የወለደችው ምኗን ነው? ጌታዋን ነው ጨዋን የወለደችው በአባቱ ስለሆነ የሚወጣው አልገባችሁ? ባይናገርም እንኳን ጌታዋን ወልዳለች። ባይናገራት ባይዞልማት ምን መጋባት? አይ በነፃ መጠቀም አ አይፈቀድም። እውነቱን ነው። የሚገርም ጥያቄ አጂ هذا سؤال النبي ما شاء الله እ ምን ሌላ ካገባች ሴት ባሪያ ሌላ ወንድ ባሪያ ካገባች በኋላ አዎ የሰው ሚስት ሆናለች። በዛን ሰዓትም አይፈቀድም። የላላ ሰው ሚስት ከሆነች በኋላ አይፈቀድም ማለት ሴት ባሪያ አለች። አንተ ባሪያ ቢኖርህ እኔ ባሪያ ቢኖረኝ የኔ ወንድ አንተ ሴቱን አጋብተናቸው ከሆነ ሴቱ ማን አንተ መጠቀም አትችልም። የባሪያ ሚስት ናት አይቻልም፣ አይቻልም። የሌላ ሰው ሚስት ከሆነች በኋላ ባሪያ አይቻልም። እህ ማለት እንዳታገባ መከልከል አለበት። ከወለደች አንተ ስራ ይቀራል። የተለያየ ነገር እኮ ነው። አዎ ይኖራል። ይኖራል። አዎ ቺቺን ሩሲያዎችን ጊዜ የሚያደርጉ እኮ አሉ። ይሄ ቦስኒያ ምናምን ሄርቲክ ምናምን የሚባል አለ አይደል? ያደርጓቸዋል ግን ያው ይደረጋል። ብትችል ሩሲያን ብትገባባትና ብትይዝ ተውሂድን ካልተቀበሉ ታስገባቸዋለህ። ምን ችግር አለ? ይደረጋል። አለ በጣም አለ። لا تباعوا ولا تهابوا ولا تورثوا ليستمتع بها ما بدا له فإذا مات فيه حرة وعن جابر رضي الله تعالى عنه قال كنا ነበርን ይላል ጃብር ነቢዑ እንሸጥ ነበር ሰራሪና ሴት ባሮቻችንን እንሸጣቸው ነበር። ሰራሪና ማለት አልአመቱል መምሉካ ሴት ባሮቻችንን እንሸጣቸው ነበር ይላል። ኡመሃትል አውላድ የልጆቻችን እናት የሆኑትን ባሮቻችንን እንሸጣቸው ነበር። ወነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ሐዩን በህይወት እያሉ እንሸጥ ነበር። ላ የራ ቢዛሊክ ነብዩ በዚህ አልተመለከቱም። በእሰን ችግር አለው አላሉንም እያለ